قل إن العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفينا نبينا محمد وعلى آله وصحبه وسلم أول هذه العلامات ظهور المهدي ما خروج الدجال ما نزول المسيح ثم نزول المسيح عيسى عليهم السلام ثم تتتابع وأول هذه العلامات كالنزك كياما ملكة وشوست يمجمرا ظهور يا مهدي بيفا موتات ما خروج الدجال زاد ደግሞ የደጃል መምጣት ممتات نو መውጣት موتات ይላል ثم نزول المسيح عليه السلام ከዛ ደግሞ የመሲህ ደግሞ የዒሳ ዓለይሂ ሰላም መምጣት ነው ثم تتتابع ከዛ ተከታትላ የቂያማ ምልክቶች ትልልቆቹ የሚባሉት ተከታትለው ይመጣሉ ይላል طيب ظهور المهدي የመህዲ የመህዲ በይፋ መውጣት መምጣት ይላል ኩና ቀድ ዘከርና ፊማ ሰበቅ በባለፈው ማለት ነው ክፍላችን ላይ ለማውሳት እንደሞከር ነው ለዓላማት ልኪባር የቅያማ ምልክት ትልልቆች የሚባሉትን ለማየት ሞክረናል ሙጅመለተን ጥል በሆነ መልኩ ለማየት ሞክረናል ወልአን አሁን ደግሞ ሰነዝኩሩሃ ሙፈሰለተን እንጠቅሳታለን እያንዳንዱ ከማብራራት ጋር ሙፈሰላ ሲባል ማለት ያንዳንዱ መጥቀስ በማብራራት ማለት ነው አወሉሃ የመጀመሪያ ቂያማ ምልክት የሚባለው ظهور المهدي የመህዲ መምጣት ነው በይፋ መውጣት ነው መህዲ ማን ነው እስቲ አብረን እንየው عن عبد الله بن مسعود رضي الله عنه قال قال رسول الله صلى الله عليه وسلم لا تنقضي الأيام ولا يذهب الدهر حتى يملك العرب رجل من أهل بيتي يواطئ اسمه اسمي آل النبي عليه الصلاة والسلام رواه الإمام أحمد وأبو داود والترمذي بأسانيد صحيحة نبي من قالوا لا تنقضي الأيام كناتج أي فتصمم ولا يذهب الدهر زمن يوجد حتى يملك العرب عرب مالتنا استمال كدرس عالم باتك علي مالتنا سكاستداد درس حتى يملك العرب عرب وجن من استمال كدرس بزرو በቁጥጥሩ ስር አድርጎ እስኪያስተዳድር ድረስ ማለት ነው። መሊክ እስኪሆን ድረስ ማለት ነው። የአረቦች ሁላ ማን ነው ካላችሁ፣ ረጁሉን አንድ ሰው ነው። ሚን አህሊ በይቲ እሱ ደግሞ ከኔ ቤተሰብ ዝርያ ውስጥ የሆነ ሰው ነው። ኢስሙሁ ኢስሚ የእሱ ስም ከኔ ስም ከኔ ስም ጋር ምን ያለ የገጠመ ስሙ ከኔ ስም ጋር የሚገጥም ነው። ናም ወደዚህ ከዚህ ሐዲስ አንዛር እንግዲህ ነቢ አለይሂ ሰላቱ ሰላም ተናገሩ አረብን በአጠቃላይ የሚመልክ የሆነ ሰው ነው ስሙ ደግሞ ከነቢዩ ስም ጋር የሚገጥም ነው ሙሐመድ መሆኑ ግልጽ ነው ማለት رواه الإمام أحمد وأبو داود والترمذي ويسند صحيح وقال الترمذي وهذا حديث حسن صحيح حديث يا حسن صحيح ደረጃ ያለው ሲል እንግዲህ አንዳንድ ዑለማዎች ሐሰን እንዳሉት አንዳንዶቹ ሰሂህ እንዳሉት ለመጠቆም ነው ወይም ደግሞ ሐዲሱ ሲዘገብ በሐሰን ደረጃም ተዘግቧል በሰሂም ሰነድ መጥተዋል ነው وفي الباب عن علي وابي سعيد ام سلمة وابي هريرة በዚህ ባብ ላይ በዚህ ባብ ስር እንግዲህ የተዘገቡትን علي يزكوهم حديث الله وابي سعيد ابي سعيد يزكوا الله أمي سلمة وأبي حريرة يزكوا تريلوتشم حديث وجلو كزوجي قال العلامة السفاريني علامة السفاريني بلال رحمه الله وقد تكاثرت الروايات زقبات برقت بركت بلو متوال والآثار آثار جم متوال آثار سبال انجري የሰሓቦች የታቢዕዮች ንግግር ማለት ነው አይደል? በተለይ ሰሓቦች ቢአምሪል መህዲ በመህዲ ዙሪያ ላይ ማለት ነው የመጡ ሐዲሶች አሉ በአሰር ደረጃ የተገኙ وقال شيخ الإسلام ابن تيمية رحمه الله تعالى ይህንም በተመለከተ ማለት ነው ሼኹል ኢስላም ኢብኑ ተይሚያ ብለላል ሐዲሱ ዩሕተጁ ቢሃ በዚህ ዙሪያ ላይ ማለት ነው እንደ መረጃነት የሚቀርቡ ሐዲቶች ያ አላ ኹሩጁል መህዲ መህዲ ማለት ነው እንደሚወጣ አኽሩ ዘማን ላይ አሐዲቱ ሰሒሐ ሰሂ የሆኑ ሐዲሶች አሉ። ረዋሃ አቡ ዳውዱ አቡ ዳውድ የዘገቡት፣ ትርሚዲዩ ወአሕመዱ ወገይሩሁም የዘገቡት ሐዲሶች አሉ ይላል። ኢንተሃ ከላሙ ሸኹል እስላም ኢብን ተይሚያ ንግግር እዚህ ተፈጽሟል። ወስሙል መህዲ የመህዲ ስም እንግዲህ ሙሐመድ ኢብን አብድላህ ይባላል። ለምን ስሙ ከስሜ ጋር የሚገጥም ብሏላ? ሙሐመድ ኢብን አብድላህ ይባላል። ሚን ወለድ ልሐሰን ኢብን አልይ ከሐሰን ኢብን አልይ ልጅ ልጆች ውስጥ እንግዲህ ወይም ደግሞ ልጆች ውስጥ የሚመደብ ነው ማለት ነው ዝርያው ሐሰን እንደምታውቁት የነቢዩ የልጅ ልጅ ነው አይደል ናም ኢብኑ አቢ ጣልብ ረዲየላሁ ዐንሁ يخرج في آخر الزمان يسون እንግዲህ በአኺሩ ዘማን ላይ ይወጣል وقد امتلأت الأرض ምድር በሞላች ጊዜና ጀውረን ምን ጸያፍ ተግባር ወዙልመን በደል በተሞላሽ ጊዜ ምድር በዚህ በተሞላሽ ጊዜ ፈየምለኡሃ ይመጣና ምድርን ይሞላታል አድለን ፍትሃዊነትን ፍትህን ወቅስጠን እንደዛ ሚዛናዊነትን በምድር ላይ ያሰፍናል ይህ ሰው ማለት ነው እንግዲህ ይወጣል ከተባለ አለ ማለት ነው ምክንያት ይወጣል ስንል ማለት ነው እንዳለ የሚያሳይ ነው ይመስለው አይደል እንዴ ግን በዚህ ዙሪያ ላይ والله اعلم وعجل እንግዲህ አሁን ኖሮ የሚወጣ ነው አይደለም والله انا ما ادري ግን እንትኑ የምናየው እንትን ስንል የሚወጣ ነው አይደል ግን እንደ መስሕ ደጃል ደግሞ ምን አልመጣበትም ነስ አልመጣበትም ማለት መስሕ ደጃል ታስሮ የሆነ ቦታ እንዳለ ተነግሯል አይደል እንዴ ይግባባል ስለዚህ ያ ነገር እስካልተነገረን ድረስ ይመጣል ሁሩጅ ስንል ዛሂሩ የሚያሳየው ይወጣል ነው አይደል? የሆነ እንዳለ ነው የሚያሳየው አይደል? ግን እዚህ ላይ መዘባረቅ የለብንም ማለት ነው። ተነስተን ይወጣል ሲባል የሆነ ቦታ ላይ አለ ማለት ነው ምናምን ብለን ማለት የለብንም። ዛሂሩን ስናየው እንደዛ ቢመስልም ይሄ ያልተነገረ ነገር ማውጋት ስለሚሆን መቆጠብ ያስፈልጋል። አቁሉ ብዬ እላለሁ ይላል። ወቀድ እንቀሰመ ናሱ ፊ አምር ልመህዲ መህዲን በተመለከተ ማለት ነው ሰዎች ተከፍሏል። ኢላ ጠረፈይኒ በሁለት ቡድኖች ተከፍሏል። ኢላ ጠረፈይኒ ሲል እንግዲህ ጥራዝ ነጠቅ አካሄድ እንሄዱትን ነው ቢማና ጉልው ያለፉትን አይደል? ግማሾቹ ጀፋ ውስጥ ገብተው የዘቀጡ ሲሆኑ እነዛ ደግሞ ድንበር አልፈዋል። ዋዋሳት ወሰጥ መካከለኝነትን ደግሞ ይዘው የሚጓዙ አሉ ማለት ነው። ፈጠረፉ ልአወል መጀመሪያው እንግዲህ ጠረፍ የያዙት መን ዩንኪሩ ኹሩጁ ልመህዲ የመህዲይ መውጣትን የሚያስተባብሉ ናቸው። ይህን የሚያስተባብሉት ማን ናቸው? ሚትሉ ባዕድ ልኩታብ ልሙዓሲሪን በዘመናችን ያሉ የዘመኑ ጸሐፊ የሚባሉት ውስጥ ያሉ ናቸው። ኩታብ ልሙዓሲሪ ማለት በዘመናችን ያሉ የተለያዩ ጽሁፎችን የሚጽፉ ማለት ነው። ለይሰ ለሁም ኺብራ ለእነሱ ምንም ኺብራ የላቸውም። ኺብራ ማለት ማለት ነዓም አይሰማ ልምድ የላቸውም ማለት ነው። بالنصوص بقرآن وإنما حديثه من رجالي من أوقات سينوراتشو مالتنا أوقات من سينوراتشو وأقوال أهل العلم يا أهل العلم نقروش لين من خبرة إلا تشوم وإنما يعتمدون أن السكور مدقف الدبين دميونوت على مجرد أرائهم تناتل بفونو من أتشو لينو አመለካከታቸው ላይ ነው። በቃ በአመለካከታቸው ላይ ተንተርሰው ነው የሚናገሩት። ወዕቁሊህም በምናቸው ላይ በአቅላቸው ላይ ብቻ ተንተርሰው ነው የሚናገሩት። እነዚህ ማለት መህዲ አይመጣም በሚለው ላይ መረጃ አምጡ ብትላቸው ምንም የላቸውም። ግልጽ ነው። አይመጣም በሚለው ዝም ብሎ ብቻ ግን እንዴት ይሆናል ምናምን የሚባል ነገር ነው እኛ አቅልና ነቅል ምን ቢል ሁለት ቢጋጭ ቢጠራመስ የምናስቀድመው ምንድን ነው ብለናል? ነቅልን ነው የምናስቀድም ማለት ነው። ቁርአንና ሐዲስ ነው ልናስቀድም የምንችለው ማለት ነው። ወጠረፉ ታኒ ሁለተኛው ጫፍ ላይ ደግሞ ያሉት እነዚህ እንግዲህ በማስተባበል ድንበር አልፈዋል። እኚህ ደግሞ መዩ ጋሊ ድንበር የሚያልፉ አሉ ደግሞ ፊ አምሪል መህዲይ ሚነ ጠዋኢፍ ዳላ ጠማማ የሆኑ ቡድኖች ሐታ ኢደዓት ኩሉ ጣኢፈቲን እያንዳንዷ ቡድን ጭፍራ ስትሞግት ድረስ ሊዘዒሚህም ለመሪዎቻቸው አነሁ ልመህድዩ ልሙንተበር የምንጠባበቀው ነቢዩ ይመጣል ብለው ያሉ መህዲ ይሄ ነው ይላሉ። የራሳቸው መሪ እኮ ይኸው መህዲ ማለት ይሄ ነው ይላሉ። የራሳቸው መሪዎች እኮ ነው። ይኸው ነቢዩ ያሉት እኮ ይህንን ነው በማለት ወደ ራሳቸው ያዞራሉ። مثالي فالرافضة تدعي أن المهدي هو إمامهم መህዲ ማለት የኛ ኢማም ነው نويلال የኛ ኢማም መህዲ ነው። መሪያችን ውስጥ ከመሪዎቻችን ውስጥ የሚመደብ ነው አሉ አልሙንተበር የምንጠባበቀው አለዚ የንተዲሩነ ኹሩጀሁ የእሱን መምጣት ይጠባበቁታል ከየት ነው የሚጠብቁት ደግሞ ሚነስ ሲርዳብ ከሲርዳብ ነው የሚጠባበቁት ሲርዳብ ማለት ይሄ ጉድጓድ ነች ማለት ሑፍረቱን ታሕተ ልአርድ በምድር ስር ያለች ጉድጓድ ከዛ ውስጥ ይወጣል ነው የሚሉት አሁን ድረስ አለ እነሱ ከዚህ ነው የሚወጣ ብሎ የሚሉት ማለት ነው ያው የእነሱ መሪዎች ሲያጃጅሏቸው መህዲ እዚህ ውስጥ ነው ያለው ብለውላቸዋል የተለያዩ ደብዳቤዎችን እዛ ይልካሉ ሀጃ የሆነ ሲኖርባቸው ይጽፉና እዛ ውስጥ ይወረውሩታል መህዲ እንዲያነብላቸው ማለት ነው ሀጃቸውን ያው እንግዲህ እንዲሞላላቸው ብሎ አስተው አሁን አለ ግልጽ ኢራን ውስጥ አለ በቃ አንተ ትጽፍና ትወረውራለ ከዛ ነው የሚወጣው የሚሉት ወይሰሙነው ደግሞ ይሰይሙታል መሐመድ ኢብኑ አልሐሰን አልአስከሪ ብለው ነው የሚሰይሙት ግን በሐቂቃ ስሙ ማን ነው ብለናል መሐመድ ኢብኒ አብድላህ ነብዩ እንዳሉት ስሜ ከስሙ ጋር የሱ ስም ከእኔ ስም ጋር የሚገጥም ብለዋልና እነሱ መሐመድ ብን አልሐሰን አልአስከሪ ይላሉ። ደኸለ ሲርዳብ ይላሉ እነሱ እንደሚሉት ሲርዳብ ውስጥ ገብቶ ነው። ሳሚረን ፊለይል ይመስለኛል፣ አላሁ አለም ለማለት የፈለገው እዚህ ጋር ፊለይል በቃ እዛ ውስጥ ገባ። ከዛ በኋላ ምን አላለም አልወጣም። ጢፍለን ልጅ እያለ ጢፍለን ሰጊራ ህፃን ልጅ እያለ እዛ ውስጥ ገባ። ሙንዶ አክተረ ሚን አልፍ ሰና እነሱ የሚሉት ስንት ሺህ ዓመት ሞልቶታል منذ أكثر من ألف سنة وندم يجمر يبقى أكثر من ألف سنة سنة شامة ونتال هم ينتظرون خروجهم እነሱም ያው ይወጣል ብለው በዛች ነው የሚጠብቁት ሲወጣ በዛች እንትን ነው የሚወጣው ስላሉ ማለት ነው ግልጽ ነው ወልዑበይድ ወልዑበይድዩን እነዚህ እንግዲህ የሺአ ቡድኖች ናቸው። ግልጽ ነው። ወልዑበይድዩን ዑበይድዮች ደግሞ የዝሙና የዝዑሙና ይገምታሉ፣ ይጠረጥራሉ። አነ ዘዒመሁም የእነሱ መሪ ሆ ልመህዲዩ መህዲ ነው ይላሉ። የእኛ መሪ እኮ መህዲ ነው ራሱ ነቢዩ ያሉት። ወሀከዛ እንደዚሁ ኩሉ መን አራደ ተሰሉት እያንዳንዱ መሾምን የፈለገ የበላይ መሆኑን ወተቀሉቢ ማሸነፍ የበላይ መሆንን የፈለገ አለናስ በሰዎች ላይ ወኺዳዓሁም እነሱን ለማታለል ኢዳዓ አነሁ ልመህዲይ መህዲ መሆኑን ይሞግታል ኢዳዓ ምን ይላል ነኝ ብሎ ይሞግታል አነሁ ልመህዲይ ልሙንተظር እናንተ ነቢዩ እኮ መህዲ ይመጣል ያሉት እኔን ነው እኔን ነው እሺ ብሎ ምን ያል ይሞግታል ይናገራል ከማ አነ መን አራደ ደጀል ከማ ልክ አነ መን አራደ ደጀል ክርክርን የፈለገ ደጀል ማለት ኪዝብ ማለት ነው ወልሕትያሪ ማታለል ሚነ ሱፊያ ሱፊዮች ውስጥም ኢድዓ ነው ሚን አህሊ በይት አሁን እንደሚታየው ደግሞ ማጭበርበር ማታለል የፈለጉ ሱፊዮች እኛ እኮ የነብዩ ዘር እኛ የነብዩ ዘር ነን እሺ ይላል እኛ አህሉል በይት ነን እሺ ዋናው ሰይድ እኛ የበላዮች ነን እሺ በለው ይላሉ ሱፊዮች ሱፊዮች እንደሚሉት የራፊብያ ቡድኖችም ደግሞ ያሉ የተለያዩ ጭፍሮች ነው የሚሉት አዎ እኔ ማህዲ ነኝ ይላሉ ነብዩ ይመጣል ያሉት እኔን ነው ሌላኛው ደግሞ ምን ይላል የኛ መሪ እኮ መህዲ ነው የተባለው እኮ ነው እያለ የተለያዩ ነገሮችን ማለት ነው ሲቀባጥሩ ይታያሉ ይስተዋላሉ ወአመል ወሰጥ ፊ አምር ልመህድይ በመህዲ ዙሪያ ላይ ማለት ነው ሚዛናዊ የሆነ አካሄድ ይሄደው ኦማ አህሉ ሱና ወልጀማ አህሉ ሱና ወልጀማ ናቸው አለዚነ ዩትቢቱነ ኹሩጅ አልመህዲይ የመህዲን መውጣት ምን ይላሉ ያጸድቃሉ ያረጋግጣሉ አላማ ተቅተዲ ቢህ ኑሱሱ ሰሒሃ ሰሂህ የሆኑ ማለት ነው ሐዲት መረጃዎች እንደሚያመላክቱት ፊ እስሚሂ ስሙን በተመለከተ ወስሙ አቢሂ የአባቱንም ስም ወነሰቢሂ የእሱንም ዘር ያጸድቃሉ። በቃ በመጣው መልኩ የራሳቸውን እንግዲህ ፈጠራ አይጠቀሙም። ወሲፋቲ ባህሪውንም በሐዲስ ላይ እንደተዘገበው ባህሪውንም ያጸድቃሉ። ወወቅት ቁሩጂ የሚወጣበትንም ወቅት ይናገራሉ። ላ የተጃወዙነ ማ في الأحاديث في ذلك حديث يمتابتن ሲተላለፉ አታይ ولخروجها أمارات እሱ ስለመውጣቱ ወይም የሚወጣበት ጊዜ ምን አለ ምልክት አለ ወዓላማቱን ምልክቶች አሉ ተስቢቁሁ እሱን ቀድሞ የሚከሰት ማለት ነው ማለት እሱ ከመምጣቱ በፊት የሚታዩ ምልክቶች አሉ ذكر أهل العلم የእውቀት ባለቤቶች እንግዲህ እነዚህን ነገሮች ምን ብለዋል ጠቅሰዋል ቃለ ላላመቱ ሰፋሪንዩ ብሎ ይላሉ ቀድ ከቱረት ልአቅዋሉ ፊልመህድይ ብዙም መህዲን በተመለከተው አቅዋሎች አሉ ሐታ ቂለ መህዲይ ሐታ ቂለ እስቲባል ድረስ ላ መህድየ ኢላ ዒሳ አቅዋሎች ከመብዛታቸው የተነሳ ማለት ነው ከፊሎቹ ምን አሉ መህዲ የሚባል የለም ኢሳ እንጂ አሉ መህዲ ማለት ኢሳ ነው የተፈለገው ይላሉ ወሰዋብ ትክክል የሆነው ግን አቋም አለዲ አለይህ አህሉል ሐቅ የሐቅ ባለቤቶች ያሉበት ጎዳና አነል መህዲየ ገይሩ ዒሳ መህዲ ማለት ዒሳ ከሚለው ውጪ ነው ዋናው የኽሩጁ ቀብለ ኑዙል ዒሳ እንደውም እሱ የሚወጣ ከማን በፊት ነው ከኢሳ በፊት ነው ያው አንድ ደግሞ መልስ አገኘ መች እንደሚወጣ ጊዜውን በተመለከተ ወቀድ ከቱረት ቢኹሩጂሂ ሪዋያቱ የተለያዩ ዘገባዎች ምን ብለዋል በስተዋል ይህም በተመለከተ ሐታ በለገት ሐደ ተዋቱሩ ልማዕነዊይ ማዕናዊይ በሆነው ሙተዋትርነት የሚመደብ ሐዲሶች ናቸው ያሉት። ስለ ሙተዋትር አሁን እዚህ ጋር ማውራት አልፈልግም። ባለፈው ሱራ ፍትህ እያለ ያስተምራቸዋል አይደል ሙተዋትር ሐዲስ ማለት ምን ማለት ነው? ማዕናዊ ሲባል ደግሞ ማዕናው ነው ሙተዋትር፣ ዘገባው አይደለም። ነጻ ማዕናው እሱን መዋፍቅ የሚሆን ብዙ ምኖች አሉ፣ ሐዲቶች አሉ። በለፍዟቸው አንድ ባይሆኑም ማለት ነው። ግልጽ ነው። በማዕና አንድ የሆኑ በጣም ብዙ ሀዲሶች ሙተዋትር ይባላል። ወሻዓ ዛሊከ ይሄ ነገር እኮ ተሰራጭቷል በይነ ዑለማ እሱና በሱና ዑለማዎች ዘንድ የተሰራጨ ጉዳይ ነው። ሐታ ዑደ ሚን ሙዕተቀዳቲህም ሙዕተቀዳቲህም ከአቂዳቸው እስኪመደብ ድረስ ግልጽ ነው። አቂደቱ አህሉ ሱና ወልጀማ ብለው ሲሉ የመህዲን ጉዳይም አብረው አያይዘው ምን ይላሉ? ይጠቅሳሉ። ኢላ አን ቃለ እንዲህ እስከሚለው ጠቅሷል። وقد روي عن من ذكر من الصحابة وغير من ذكر منهم برواية متعددة وعن التابعيين تابعيين من بعدهم ما يفيد من على وقد روي تزكب على من ذكر كتوسع على نوازي زوري عليه من الصحابة كصحابك غير من ذكر منهم كالنسكة من وسط الشيء اللي دقمو برواية متعددة بتلا يزجب وش متوال وعن التابعين كتابعيوش من بعدين كالنسوا على من التابعيوش تمتقين توال كصحابك قال ما يفيد بتام የሚያስጠቅም የሆነ ዘገባዎች መጥተዋል። መጅሙዑሁ አልዕልሙ ልቀጥዒ የመጣውን ከሰሃቦችም ከታቢዕዮችም የመጣውን ማለት ነው ሰብሰብ አድርገን ስናስቀምጠው አልዕልሙ ልቀጥዒ ያለው ነው። ዕልሙ ልቀጥዒ ማለት ማለት ሙተዋትር እንደማለት ነው። በቃ ዕልሙ ልቀጥዒ ምንም ሸክ የሌለው እውቀትን የሚያስጨብጥ ማለት ነው። ፈልኢማኑ ቢኹሩጅ ልመህዲይ መህዲ በመምጣቱ ዙሪያ ላይ በማመን ዙሪያ ላይ ዋጅቡን ምንድን ነው ምንድን ነው ዋጅብ ነው በቃ መህዲ ይመጣል በሚለው ላይ ማመናችን ዋጅብ ነው ከማ ሁዋ ሙቀረሩን ዕንደ አህል ልዕልም ይህ ነገር የእውቀት ባለቤቶች ጋር እንደተረጋገጠው ማለት ነው ወሙደወኑን ፊ ዐቃኢድ አህል ሱና ወልጀማዓ በአህሉ ሱና ወልጀማዓ የዕልም ማዕድ ላይም ምን ተብሏል? ሙደወን ሆኗል። ተካቶ ተጽፏል ማለት ነው። ተካቶ ተጽፏል። ፊ አቃኢድ አህል ሱና ወልጀማዓ ማለት ነው። በዕልም ማዕድ ውስጥ ተካቶ ምን ብሏል? ሰፍሯል። ሙደወን ራሱን የቻለ ሙደወን ሆኗል ማለት ነው። ተካቶ ሰፍሯል ተጽፎ መቃለ ሰፋሪኒዩ ሰፋሪኒ ብሎ ይላሉ ፊ በያኒ ሲረት የእሱን ሲራ በተመለከተ ቃለ አህሉል ዒልሚ የእውቀት ባለቤቶች ብለዋል ያዕመሉ ቢሱነቲ ረሱሊህ ሰለላሁ ዐለይሂ ወሰለም በነቢዩ ሱና የሚሰራ ሰው ሲመጣ መህዲ ሲመጣ ምን ምን ይሰራል ከተባለ ይኸው በነቢዩ ሱና የሚሰራ ነው ላ ዩቂዱ ናኢመን የተኛን የማይቀሰቅስ ወዩቃትሉ አለ ሱና በሱና ላይ የሚጋደል ነቢዩ ይህንን ምንድን ነው ከነቢዩ ሱና ጋር ያገናኘዋል ሊባል ይችላል። ነቢዩ አለ ሰላት ሰላም ሰላምታን ሲያቀርቡ ማለት ነው ግልጽ ነው። ሰው መተኛቱን እንኳን ካረጋገጡ ምን በማይል የተኛውን በማያነቃ መልኩ ነው ሰላም የሚሉት። ግልጽ ነው። እንኳን የተኛን ሰው ሊቀሰቅሱ አይደለም። ላ የትሩኩ ላ የትሩኩ ሱነተ ሱናን አይተውም ኢላ አቃመሃ ምን ቢላት ቢያቋቁማት እንጂ ወላ ቢድዓተን ኢላ ረፈዐሃ አንድም ቢድዓን አያገኝም ቢያነሳት እንጂ ቢያስወግዳት እንጂ የቆሙ ቢዲን አኺር ዘማን አዎ በአኺሩ ዘማን ላይ ዲንን ቀጥ አድርጎ ያቆማል ማለት ነው ከማ ቃመ ቢህ ነቢይ ሰለላሁ ዐለይሂ ወሰለም አወለሁ ነቢዩ መጀመሪያ ላይ እንዳቋቋሙት እሱም ዲንን ቀጥ ያደርጋል ሱብሃንአላህ የክሲሩ ሰሊባ መስቀል የሚባልን ይሰባብራል ወየቅቱሉ ልክንዚራ አሳማንም ይገላል። ያውን አሳማ እየበዛ ነው። አርብ አርቢዎች ራሱ ብዙ በስተዋል እኮ ግልጽ ነው። ራሱን የቻለ የግብርና ዘርፍ ተደርጎ ተይዟል። ግልጽ ነው። የአሳማ ስጋ የሚበሉ በጣም በስተዋል አስተሳሰባቸውም የአሳማ እየሆነ ነው። ወየሩዱ ኢለል ሙስሊሚና ኡልፈተሁም ወደ ሙስሊሞች እንግዲህ መላመዳቸውን ወይም ደግሞ ወንድማማችነታቸውን የሚመልስ ነው። ወኒዕመተሁም ጸጋቸው ወንድማማችነት በቃ ለብዙ ጊዜ እየተገዳደለ አይደል እንዴ እ ሙስሊም ሙስሊምን እኮ ነው እየገደለ ያለው አይደል ይኸው ዓለም ላይ እንዳለ መታወቅ ይሄ ሁላ ይወገድና በመህዲ ዘመን ኡልፋ ይመጣል ልክ እንደ ሰሃባ ግልጽ ነው መዋደድ መፋቀር እንዴ ሚስቴን ልፍታልህና አግባት እኮ ነው የሚለው እስከዚህ ደረጃ ነው ሰሃቦች አሉት ንብረት ካለው ግማሹን ውሰድ ይላል ግማሹን ይኸው መተዳደሪያም ከፈለግ ሁለት ሚስት ነው ያለኝ አንዷን ውሰድ ሁሉንም መተዳደሪያም ጭምር ነው ሰጥ አሁን ንብረት ልሰጥ አይደለም ተውተውቶ <laughs> እንዴት አድርጌ ልቀመው ነው ታሰብ ወኒዕመተሁም የምለው ልአርድ በመህዲ ዘመን ማለት ነው ምድር ትሞላለች ቅስጥን ፍታዊነት ሚዛናዊነት ወዐድለን ፍታዊነት ከማሙሊያት ሙሊያት ዙልመን ወጀውራ ምን ሞልታ እንደነበረ ጀውር ግልጽ ነው። እንደው የአመፅ ይሄ ጀውር ግን ብዙ ጊዜ ምንድነው ይሄ የፍትህ ተቃራኒ ማለት ነው። ምንድነው የሚባለው? በደል በሉት። በደል ያው ዙልም ብሏቸዋል። አድሎ ናም አማርኛ ማሻአላ ዙልመን በበደልና ወጀውረን በምን ባድሎ እንደተሞላች ሁላ ማለት ነው። ወጀውረን ባድሎ እንደተሞላች ሁላ እሱ በፍትህ ይሞላታል ማለት ነው። ወቃለ ፊ ወስፊሂ አይደን ስለሱ ደግሞ ማለት ነው ወስፍ ባህሪ ሲናገር ሰፋሪንዩ ምን ይላል? ይኸው ይሄንን አለ። ምን አለ? ثم يخرج ከዚያም ይወጣል ረጁሉን ሰው ሚን አህሊ በይቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም አህለ በይት ሆነ ይወጣል። መህድዩ ሐሰን ሲራ በታሪኩ በጥሩነቱ የሚታወቅ ማለት ነው። ጥሩ ታሪክ ያለው የብዙ መዲነተ ቀይሰር የቀይሰርን ምድር ማለት ነው ከተማ ይዋጋል፣ ይዘምትበታል። ወአኺሩ አሚሪ ሚን ኡመቲ ሙሐመድ ሰለላሁ ዐለይሂ ወሰለም ከነቢዩ ኡማ የመጨረሻው አሚር ማን ነው? እሱ ነው። በቃ አሚር አልሙእሚኒን ዑመር ምን ኸጣን አሚረል ሙእሚኒን ማ አቡበክር እያል እንዳልነው ማለት ነው እሱ የመጨረሻው የኡመተ መሐመድ መሪ ነው ያኽሩጁ ፊ ዘማኒህ ደጃል በሱ ዘመን ደጃል ይወጣል ወየንዚሉ ዒሳ ኢብኑ መርየም የመርየም ልጅ ዒሳ ይወርዳል ተባብሮ እንግዲህ ያስወግዱታል ማለት ቃለ ብሎ አለ ይቀጥላል ይመጣላቸው ወነቀለ አላመቱ ሼክ መርዕይ ፊ ኪታቢሂ فوائد الفكر أو آه، علامة الشيخ مرعي فوائد الفكر بميلو كتابات شولي عن أبي الحسن محمد بن الحسين عند عالم تزقبر أنه قال قد تواترت الأحاديث حديثوش بمتواتر درجة متوان واستفاضت بكثرة رواتها عن المصطفى واستفادت ሙስተፊድ የሆነች ሐዲስ ነች። ግልጽ ነው። ሰዎችም ምንም ሸክ ላይ ማጥል ማለት ነው። ግልጽ ነው። የምታስጠቅም የሆነች ማለት ነው። ቢከትረት ሩዋቲያ አኒል ሙስጠፋ ሰለላሁ ዐለይሂ ወሰለም ከነብዩ መዘገቧ ማለት ነው። ቢመጂዕ አልመህዲይ መህዲ በመምጣቱ ዙሪያ ወአነሁ ሚን አህል በይቴ የነቢዩ አለይሂ ሰላት ወሰላም አህለ በይት ነው፣ ዝርያዎች ውስጥ ነው። ዋናው የምልኩ ሰብዓ ሲኒን ምድርን ስንት ዓመት ያስተዳድራል? ሰባት ዓመት። ዋናው የምላል አርዳ አድለን ምድርን በፍትህነት በፍትህ ይሞላታል። አሁን ፍትህ አለ እንዴ? ፍትህ አለ ማለት ከባድ ፍትህ አለ ማለት ከባድ ነው። ዋናው የኽሩጁ እነሆ እኮ እሱ ይወጣል መዓ ዒሳ ከዒሳ ጋር ፈዩሳዒደሁ ዒሳንም ይረደዋል አላ ቀትሊ ደጃል ማንም በመግደል ላይ ደጃልን ደጃልን የሚገለው ማን ነው ዒሳ አረብ ዒሳ ነው እኮ የሚገለው በእሱ ላይ ይረዷል የሚገሉት ቢባቢሉዲን ድ ላይ ነው የሚገሉት ማለት ነው بأرض فلسطين በምን ምድር ላይ ፍልስጢን ማለት ነው ምድር ላይ ባቡሉድ የሚባል ቦታ ላይ ይገሉታል ዋናው የኡሙ ሀዚህ ልኡማ ይህንን ኡማ እንግዲህ ምን ይላል ያስተዳድራል ኢማም ሆኖ መሪ አፎን ዋናው የኡሙ ሀዚህ ልኡማ ይህንን ኡማ ኢማም ሆኖ ያሰግዳል ሰላት ነው የተፈለገው ወዒሳ ዩሰሊ ከልፈው ዒሳ ደግሞ ከእሱ ኋላ ሆኖ ይሰግዳል አዲስ ሸሪያ ይዞ አይመጣም ማለት ነው ያኒ ሰላተን ዋሂዳ አንድን ሰላት ነው የሚሰግዱት ወይ አልፈጅር ፈጅርን ነው አብሮት ያው የሚሰግደው ማለት ነው። እሱ ነው ፈጅርን። ሌላውን ስለማሰግደው እንዳትለኝ ነው እዚህ ላይ መጣውን ነው እንግዲህ ነገር ግልጽ ነው። እስከዛ ጊዜ ላይ ቆይ ይችላል። ምክንያቱም አንዱ ቀን እስከ አርባ ምናምን አንዱ ቀን እስከ ስንት የተባለ ደጃል ሲመጣ እስከ ሰናም ያንበት አ አንዱ ቀን እንደ ሰና አንዱ ውስጥ አርባ እንደዚህ ይሻል አይደለ ቀን ይመጣላችሁ ነፍስ አንተስ ግልጽ ነኝ ስለዛ ማለት ነው ወህየል ፈጅር ነው የሚሰግዱት ኢንታ ذلكم ያችሁ ወልመህዲዩ መህዲ ማለት ይሄ ነው الذي أخبر عنه رسول صلى الله عليه وسلم نبي የተናገሩለት መህዲ ነው እንግዲህ وبين صفاته የሱንም ሲፋ ባህሪ ነብዩ አብራርተዋል الفارقة የሚለየው ነው ووقت خروجه የሱ የሚወጣበትንም ጊዜ ነብዩ አስቀምጠዋል አኺሩ ዘማን ላይ ነው አይደል እንዴ ከማ በኋላ እ ከዒሳ በፊት አይደል እንዴ ኸይር ወሲረቲ የሱም ማለት ነው ታሪክ ጥሩ ስነ ምግባሩ ተወስቷል ወቀድ ይደዓ አልመህዲየተ ብዙዎች መህዲነን ብለው ሞገቱ ጀማዓቱን ምን ዱላል በጣም ጠማማ የሆኑ ብዙ ቡድኖች ፊ ወቅት ሙበኪሪን አው ወቅቲ ነቢዩ ከነገሩን ወቅት በፊት ገና በጠዋቱ ማለት ነው ሙበኪርን ማለት ገና ሙበኪሪን ገና በጠዋቱ ምንነው አሉ መህዲ አሉ ጊዜው ሳይደርስ ማለት ነው ነው ይህ ራሱን የቻለ መረጃ ነው። ውሱል ቀብለል ውሱል የምነውል ውሱል ይባላል። ስለዚህ ይህም አሁን ነገር ነው ያመጡት ማለት ነው። ወላ ተንጠቢቁ አለይህም ሲፋቱ ነቢዩ እንደነገሩን ደግሞ እነሱ ሲፋ እንደዛ አይደለም። አምባገነን ናቸው። ግልጽ ነው። አምባገነን ነው እንዴ? እሱ ፍትህ ነው የሚያስተዳድረው አልተባለም። እነሱ ግን አሁን ሺያዎችን ተመልከት እስቲ ሌላውን ተውና ማለት ነው ግልጽ ነው ሱሪያ ላይ የሚያደርጉትን እስቲ ራሱ በአጭሩ እንኳን ይው እስቲ ሱብሃንአላህ ስንት ሚሊየን ህዝብ እንዳለቀ ተመልከት በዛ ላይ አገዳደላቸው ጭካኔ አዑዙ ቢላህ ምን ዛልክ ካዲያኖች እንኳን እንደዚህ ሲያደርጉ እንደው በደንብ አልተስተዋለም ማለት ይቻላል ግልጽ ነው የሚገርም ላ ተንጠቢቁ አለይም ሲፋቱ ወኢነማ አራዱ ቢዛሊከ ነው እኮ ይህንን የፈለጉት እኛ መህዲ ነን የእኛ ኢማም መህዲ ነው እያሉ የሚሉት ቢዛሊከ ተግሪራ ማታለልም ፈልገው ነው ቢሱዘጅ በሱዘጅ ማለት ሱዘጅ ማለት ምንድን ነው የማየውን ማለት ነው ገይረ ባሊጋ ልክ ያልደረሰች በሁለት እግሯ ማቆም ደሊል ማለት ነው። ዝም ብሎ ከንቱ የሆነ መረጃ ልክ ያልደረሰ በከንቱ መረጃቸው ማለት ነው ሰውን ለማታለል ይፈልጋሉ። ወልስትቅላል ወስትቅላሊ መጠቀምን ይፈልጋሉ። ኢድዓኢ ሃዚህ ሸክስያ ይሄንን ግለሰብን መምሰልን ዝም ብሎ የደረቅ ሙግት ብቻ ነው የሚፈልጉት። ሊመጣሚዕህም ለሚከጅሉት ዓላማ አልኻሳ ውስን በሆነው ለሚፈልጉት ፍላጎታቸው ብቻ ነው አዝሀረ አላሁ ከዚበሁም የእነሱን ውሸት ደግሞ አላህ በይፋ ቁልጭ አድርጎ አወጣው ወፈضሐ ባጢለሁም ከንቱ የሆነው ማለት ነው አቋማቸውን አላህ አዎ በግልጽ እንዲወጣ ነው። ፈضሐ ማለት አዋረደ ማለት ወላ ናዕጀብ አንገረምም። እነሱ እኛ መህዲነን መህዲነን ቢሉ ወይም የኛ ኢማም መህዲ ነው ቢሉን ፈቀድ ኢድዳዓ ቀውሙ ኑቡዋ ከእነሱ በፊትም እኮ እኛ ነቢይነን ያሉም አሉ። አረንን ምን ይገርማል? መህዲነን ቢሉ አትገረም። ነቢይነንም ያሉ ስንት አሉ። ወፍተራ አለላህ ልከዚብ በአላህ ላይ ማለት ነው ውሸትን የከታተፈ ስንት ومن أظلم ممن افترى على الله كذبا أو قال أوحي إلي ولم يوحى إليه شيء من إن يابت الله كذاك كتف سوي بلت بالله لي كذبا من وشتم أو قال أوحي ويمدقون إذا اندقوا أملاك يمرك تيمة الله ወለም ዩሓ ኢለይህ ሸይኡን ወደ እሱ ምንም አምላካዊ መልእክት ሳይመጣለት ካለሱ የበለጠ ምንኛ የበደለ ሰው አለ ብሎ አላህ መጀመሪያውን ተናግሯል። ነስአሉ ላህ አዩሪየነ ልሐቀ ሐቃ አላህን ጠይቋለን ሐቅን በሐቅነቱ እንዲያሳየን ወየርዙቀነ ወየርዙቀነ ትባዓሁ እሱም መከተልንም እንዲለግሰን ويرينا الباطل باطلا ويرزقنا اجتنابه باطلا بكنتنة لأسيا أندرقوم ليوفكا ويكفينا شر الأئمة المضلين أو آه، كتماما مالتنا مريوتشم الله عندي تبكن نلمن ولن المضلين أتماموش المحتارين التايباليوش الدجالين وشت حموش كالنزي الله يتبكن زنده እንጠይቀዋለን ይላሉ። አላሁማ አሚን። ወልሐምዱ ሊላህ ረብል ዓለሚን ምስጋና ለአላህ ይገባው ይላል። እዚህ ላይ ጥያቄ ካላችሁ ጠይቁ። መህዲን በተመለከተ መጠቀም እስትቅላል ማለት መጠቀም ሱዋል እሺ ከሌላችሁ خروج خروج الدجال የደጃል መውጣት ይላል። አልመሲሁ ደጃሉ መሲሕ ደጃል እኮ ማለት ወልፋቲኑ ልከዛቡ ያ ፈተና የሆነ ለኡማው ውሸታሙ መሲሑ ضላለቲ አዎ መሲሑ ضላላ ነው የጥመት መሲሕ ነው እሱ መሲሕ ማለት በዕብራይስጥኛ የተቀባ እንደማለት ይህ የተባለበት ምክንያትን ግን እናየዋለን ነዑዙ ቢላሂ ሚን ፊትነቲህ ከሱ ፈተና አላህ እንዲጠብቀን አላህ በአላህ እንጠበቃለን ይላል قد أنذرت به الأنبياء عليه الصلاة والسلام أقوامها እያንዳንዷ አንቢያ ማለት ነው እመቶቿን አስጠንቅቃለች ከመስሕ ደጃል ፈተና وحذرت منه أممها وبينت أوصافه يسو من بحري قنطلج وحذر منه نبينا محمد صلى الله عليه وسلم وسلم أكثر أي محمد دم وكمان لم يبزع ما استنكك استنكك وال وبين أوصافه بحريون قلص أوال لابرار توال ونعته قلص أوتال لأمته لأمته نعوتا لا تخفى على ذي بصر አይን ላለው ሁላ በማይደበቅ መልኩ ነው ነቢዩ ለኡማው እሱን የወሰፉት የገለጡት! ወፊ ትርሚዚዩ በትርሚዚ ዘገባ አነሁ የኽሩጁ ሚን ኹራሳን ከኹራሳን እንደሚወጣ ተናግሯል። በኢራቅና በኢራን ወደዛ አካባቢ ነው። ወፊ ወፊ ሰሂህ ሙስሊም አን አነስ ረዲየላሁ አንሁ መርፉዓን የት يتبع, يتبع الدجال دجالا تال من يهودي أصبحان كأصبحان يهودوتشوس تال سبعون والله أعلم أصبحان يعني سبين يتفلقوا ها أنا ما أدري ها أصبحان استي بحث قلنا مشي أصبحان من عندنا فلقونا አንዳንዴ እናንተ ፈልጉት አነማ ማድሪ አገር ነው እሺ የአስባሃን ምኖች የሁዶች ይከተሉታል አልፈ ሰብዑነ አልፍ ስንት ስንት ሰባ ሺህ ናቸው አለይሂሙ ጠያሪሳ ጠያሪሳ ለብሷል ጠያሪስ ማለት ልብስ ነው የአረንጓዴ እንትኖች የሚለብሱት የለም የተለያዩ ቀሳውስት ምናምን ግልጽ የሚለብሱት ነው አክደር የሆነ ኡለማዎች መሻይኾች ግልጽ ነው ምናምን የሚለብሱት ልብስ ነው እና የአይሁድ ማለትም የአይሁድ ቄሶች ዑለማዎች ናቸው ያንን ለብሶ ይከተሉታል የፊትና ጊዜ እንዴት ብቅ ብቅ እንደሚሉ ተመልከቱ አይሁዶች ነው የሚከተሉት ወሱም የልመሲሐ መሲህ ተብሎ የተሰየመው ሊአነ አይነይህ መምሱሐቱ አይኖቹ የታበሱ ስለሆኑ አይኖቹ የታበሱ ማለት ምንድን ነው? አይኑ የጠፋ ስለሆነ ወቂለ ተብሏል። ሊአነሁ የምሰሑ ላፍ ኢሳን በተመለከተ ግን የተቀባ የተባለው ቅዱስ መሆኑን ለማሳየት ነው። አረ ወጀዐለኒ ሙባረከን አይነማ ኩንቱ እንደሚለው ማለት ነው። ሊአነሁ የምሰሑ አየቅጠ ውሃ ምድርን ያቋርጣታል። በቃ ምድርን ያቋርጣታል። እንግዲህ አሁን ሰው ይገረማል። አማ ጄላን እንግዲህ ለስንት ጊዜም ተጉዞ ሊሆን ይችላል። መሲህ ደጃል ግን አላህ በሰጠው ቁድራ ዓለምን በቃ ያዳርሳታል። እንደማን ቆይቶ አይደለም ማጂላን አይደል ወሱም ደጃል ደጃል ተብሎ የተሰየመው ሚነ ደጀል ደጀል ከሚለው ነው ይላሉ። ወሁወል ኸልጡ እሱ ነው የተደባለቀ ማለት ነው። ኸልጥ ማለት ማለት የተደባለቀ ማለት ድብልቅልቅ ማለት ነው። ዩቃሉ ይባላል፣ ደጀለ ይባላል። ኢዛ ኸለጠ ወመወሐር እዛ ኸለጠ ምን የተደባለቀ ነው። ወመወሐ ማለት ያው ተመሳሳይ ወደጃሉ ደጃል ማለት አላ ወዝኒ ፈዓል ከሚለው ነው የመጣው። من أبنية المبالغة بصرف كنجري مبالغة ممتانا مبالغة ما لما لنا دكا لما درس من الدكا من بطن مالك بسؤالة دكا لما درس مالك يكثر منه الكبير ለምንድን ነው እንደ የተባለው የክቱ ሚኑል ከቢብ ውሸት ከሱ ስለሚበዛና ወተልቢስ ተልቢስ ምንድነው ተልቢስ ማን ማለት መደበላለቅ አይደል በቃ ይደበላለቃል በሰዎች ላይ በቃ እውነት ነው ብለን እንድናምነው እንግዲህ እሳትና ውሃ አለ ግልጽ ነው ሌላኛው ዝናብ ዝነቢ አዝንቢ ሲል ምድር ታዘንባለች አብቂ ሲል ታበቅላለች ተራራን የሚያክል ነገር ዳቦውን ካለው ኹብዝ ይሆናል፣ ዳቦ ይሆናል። ግልጽ ነው። ይህንን እያየ ሰው በቃ ድብልቅልቁ ነው የሚወጣበት ማለት ነው። ወሁወ የኽሩጁ ሰው ሲለው ደግሞ ይገላል፣ ከዛ ደግሞ ይቀሰቅሳል። በሰው ላይ በቃ ልክ ማለት ነው ተደበላለቀበት ማለት ነው። ወሁወ የኽሩጁ ፊ ዘማን ልመሕድይን በመሕዲ ዘመን ነው የሚመጣው ይህ ሰው እሲ ደጃል ቃለ ልሓፊዙ ሰው ነው እሺ የሰው ዝርያ ቃለ الحافظ ابن كثير حافظ ابن كثير ብለው ይላሉ ثم يؤذن له ከዛም ይፈቀድለታል አይ ደጃል ደጃል ከአላህ ዘንድ ይፈቀድለታል ታስሮ አይደል ያለው እሱ በፈለገ ጊዜ እኮ አይደለም የሚወጣው እንጂ ይወጣ ነበር በነብዩ ዘመን አይደል እንዴ ሰሃቢዩ እኮ አይቶታል ማን ማን ያየው እስቲ ነገር የለም ይተነባችኋል ማስተምራችሁ ነገር ክዳን አድርጉበት እባካችሁ። የምትማሩትን ነገር ክዳን አበጁበት። ማን ነው እስቲ ንገሩኝ። አርበኛ ሐዲስ ሳቀራ ነው ይህንን የተናገርኩት ስለሆነ ማን ሴቶች ማን ነው እ የለም አልነገራችሁ ሐስ ባረከላሁ ፊኩ በደንብ ነው እንደውም የነገርኳችሁ ታሪኩ ነው ራሱ ሄዶ አይቶት የነበር እናንተማ ሪያድ ላይ ለራሱ እኮ ከፍታችሁታል የሚገርም رياض الصالحين ولا kardeşler. Vur bela. أيش وسمي المسيح قال الحافظ ابن كثير رحمه الله ثم يؤذن له أي الدجال دجال في الخروج في آخر الزمان يتفكر الله كالله زل يظهر أولا مجمر بيفا في صورة ملك من الملوك الجبابرة እንደ አምባገነን ማለት ነው ንጉሶች ነው ሆኖ የሚወጣው ልክ ሲወጣ እዛ ነው እንደ አምባገነን መንግስታቶች ንጉሶች ሆኖ ነው የሚወጣው ثم يدعي النبوة ከዛ ቀስ ብሎ ምን ይላል ነብይ ነኝ ይላል ጌታ ነኝ አይደል መጀመሪያ ምንድነው የሚለው እኔ ምንድነኝ ንጉስ ነኝ የዓለም አስተዳዳሪ ንጉስ ነኝ ይላል ከዛ ደግሞ ይቀጥልና ምን ይላል አዎ ይሄማ ምናምን ብለው አድናቆት ሲቸሩት ሰው የሚብስበት አለ እንዲሁላ ተገኘ አገኘውኝ ይለ ነብይ ነኝ ይላል። ከዛ እሱም ደግሞ ሲያዋጣው ሲያይ ብዙ ተከታይ ሲኖረው እማ የደኢ ሩቡብያ ከዛ ደግሞ ምንድን ነኝ ይላል ጌታ ነኝ ይላል። ተከታይን ሲያገኝ እያለ እያለ ይጨምራል እዚህ ድረስ መጀመሪያ እኮ እንደዚህ ናቸው እኛ ወልይንን ታር መጀመሪያ እንደዚህ ምናምን በቃ እንደ አቢል ይወጣሉ ከሱፍዮች ውስጥ ስር ከዛ በኋላ በቃ የተለያዩ ነገሮችን ዛሂድ ናቸው ይባላል። ከዛ በኋላ ከዛሂድ በኋላ ደግሞ ምንድን ናቸው እሳቸው ትልቅ ከራማ አላቸው ይባላል። ከዛ እሺ ብለ ደግሞ ምናም ስሰማ ምናምን እሳቸው በጣም ከባድ ሰው ናቸው እያለ ያደርሳቸዋል ማለት ነው። የሩቡብያ ደረጃ ማለት ነው። ወልጅ ይላችሁልህና እርፍ ይልላህ ወየተቢዑ አላ በዚህ ጉዳይ ላይ ይከተሉታል አላ ዛሊከ አልጀሃላ መሐይማኖች ሚን በኒ አደም ከሰው ልጆች እንግዲህ መሐይማኖች ይከተሉታል በዚያ በቃም ጡሃሞች ይከተሉታል የዘቀጡ ሰዎች ማለት ነው ሚን ሪዓ ከሪዓዎች መላ አቅለ ለሁ ማለት አቅል የሌለውን ላይ ይከተሏል ውሃ ምን ማለት ነው? የዘቀጡ ወራዳ ሰዎች ማለት ነው። ሚነርያ ሪያ ሲል ደግሞ መላ አቅለ ለሁ ለእነሱ አቅል የሌላቸውን ላይ ይከተሉታል። አዋሞቹም ይከተሉታል። ይሄ ብዙሃኑ ዝም እንትኑ ማለት ነው ህብረተሰብ ወዩኻሊፉ እሱን ይቃረኑታል። ወየሩጁ አለይ በሱ ላይ መልስ ይሰጡታል። መን ሀዳሁላህ አላህ የመራቸው ሰዎች መልስ ይሰጡታል። አንተማ ነቢዩ አለይሂ ሰላቱ ሰላም እንዳሉት መሲህ ደጃል ነው ይሉታል። ግልጽ ነው። ነቢዩ ነግረውናል። ይኸው ሲፋ ሁላ ነቢዩ እንደነገሩ ነው ብለው መልስ ይሰጡታል። ወሒዝቡላህ ልሙተቂን አላህን ፈሪ የሆኑት ሁላ መልስ ይሰጡታል። በመሃሉ በአይኑ መካከል ካፊር የሚል ጽሁፍ አለበታል። አንድ አይኑ የጠፋ ነው። የእናንተ አምላክ አይኑ የጠፋ አይደለም። ግልጽ ነው። ምልክቱን እንዳለ ነቢዩ አስቀምጧል። ወየተደና ይቀርባል ቀረብ ቀረብ እያለ ይመጣል ፈያእኹዙ ልቢላደ ሀገርን በቁጥጥሩ ስር ያደርጋል በለደን በለደን ያንንም ሀገር ያንንም ሀገር እያለ በቁጥጥሩ ስር ያደርጋል ወሕስነን ወሕስነን በየቦታ ያለውን ምሽግ በቁጥጥሩ ስር ግልጽ ነው እያረገ ይመጣ ወኢቅሊመን ወኢቅሊመን ግልጽ ነው ቀዮችንም የተለያዩ ቀዮችን በቁጥጥሩ ስር ያደርጋል وكورة وكور وكورة كورة إكلما وإكلما إكلما وحسنا حسنا كورة مالم مدينة مالم كتمانم كتمانم ሲቆጣጠር እያለ ይሄዳል ማለት ولا يبقى بلد አንድም ሀገር የለም من البلدان ከሀገራቶች إلا ወጢአሃ እሱንም ይል እንጂ ቢረግጣት እንጂ ዓለምም በፈረሱም በእግሩ ሲሎ በእግሩ ግልጽ ነው። አንዴ እንግዲህ እግሩን ሲሰደው ማለት ነው ረዥም ርቀት ነው ግልጽ ነው። غير መከተ ወልመዲና የማይገባው የት ነው? መካና መዲና ነው። አንዳንዶች እኛ ድምሮ ይሪ ደግገት ነው የሚያስተምሩ መሲህ ደጃልን በተመለከተ ፊቱ ብቻ ሰው ይመስላል፣ ሌላው ሁኔታው አህያ ነው ማለት አልሰማችሁ እ እኛ ልጅ ሆነን የማይነግሩን ነገር የለም። በቃ ሲሄድ አንዴ እግሩን ሲሰደው አንድ ከተማ ነው አፍሪካ አገር በአንድ እግሩን እንዲህ ሲዘረጋ አገር ነው። እኛ በፊት የምናውቀው ከኢትዮጵያ ወደ ምን ወደ ሱዳን በአንዴ ነው የሚሄደው። ከሱዳን ተነስቶ ወደ የመን አንድ ነው የሚሰደው እግሩን ኧረ የሌለ ነው። እኛ ድሮን ልጅ ሆነን በቃ ነው። ደግሞ አህያ ይመስላል ኧረ የለም ሀዲስ ላይ የለም። እሺ እንደዚህ እናንተም ሰምታችሁ ከሆነ አፍሱት፣ አፍሱት እንዳታሰርሱት። ወሙደቱ መቃሚሂ በዚች ምድር ላይ የሚቆይበት ጊዜው ማለት ነው። የውመን ነው በቃ አርባ ቀን ነው የሚቆየው በዚህ ምድር ላይ እቺ በአርባ ቀን ነው እንግዲህ ዓለም የሚያዳርሰው ግን የውሙን ከሰነቲ አንዷ ከአርባው አንዷ እንደ አንድ አመት ነች። አንዷ ስንቀራው 39 አይደል? ወየውሙን ከሸህሪ አንዷ ደግሞ እንደ ስንት ነች? እንደ ስንት ነች? እንደ ወር ስንት ቀረ? 38 ቀን ወየውሙን ከጁምዓቲን አንዷ ቀን ደግሞ እንደ ነች? እንደ ጁምዓ ነች ስንት ቀን ቀረ ሰላሳ ቀን አረ እነዛን ያስበናል ወሳኢሩ አያሚ ሌሎች የተቀሩት ሁላ ከአያሚ ናሲ እንደ ሰዎች ቀን ይሆናል ሀዲ አሁን እንደተለመደው ማለት ነው ስለዚህ አንድ አመት ከስንት ይሆናል አንድ አመት ከሁለት ወር ሁለት ስለማለት አብሽር ሙአሊፉ ራሱ ካልኩሌት አድርጎ ስለሚያመጣላቸው አትጨነቁ ምን ይላሉ ከአያሚና ሳቢ ወሙዕደሉ ዛሊከ ይህ ሂሳብ ተደርጎ ተሰልቶ ሲመጣ ይላል ሙዕደል ማለት ግልጽነዋል ተሰልቶ ሲመጣ ማለት ነው ዛሊከ ሰነተን አንድ አመት ወሸህራኒ ከስንት ሁለት ወር ወኒስፉ ሸህሪን ከስንት አለ ከአመት ግማሽ አለ ከወር የወር ግማሽ ቢማዕና ምን ማለት ነው አንድ አመት ከስልሳ እዚህ ኒሱ ሸህር አለ ስንት አለ እዚህ ስልሳ አለና እዚህ ጋር ደግሞ ስንት አለ አስራ አምስት አንድ አመት ከሰባ አምስት ቀን ማለት ነው የሚቆየው በዚች ምድር ነው። በዚች ቀናቶች ውስጥ ዓለምን ምን ይላታል? ያዳርሳታል ማለት ነው። ወቀድ ኸለቀ አላሁ አላህ ፈጥሮታል አላ የደይሂ በእጆቹ ወቀድ ኸለቀ አላህ አላህ ፈጥሯል አላ የደይሂ በሱ እጆች ላይ ኸዋሪቁን ከቲራ ኸዋሪቀ ከቲራ ብዙ ተአምራቶችን ነው አላህ በሱ እጅ የፈጠረው። በቃ ያንን ተአምር የሰጠው አላህ ነው አይደል? ለምን ዩዚሉ ቢሃ ምን የሻ የፈለገውን ሊያጠም ሚን ኸልቂ ከፍጡራኖች ወዩሰቢቱ መዓሃ ልሙእሚኑን አማኞችንም ሊያጸናበት ፈየዝዳዱነ ቢሃ ኢማናን እሱን ሲያዩ ምናቸው ይጨምራል ኢማን ሰው አንዳንድ ጊዜ ፈተና እኮ ሲመጣ እኮ ኢማኑ ይጨምራል ታውቃላችኋል ኢማናቸው ይጨምር ዘንድ ማ ኢማኒን በኢማናቸው ላይ ወሁደን ኢላ ሁዳሁም በቅናቸው መንገድ ላይ ቅናቸውን መንገድ ሊያላብሳቸው ያል ወየኩኑ ይሆናል ኑዙሉ ዒሳ ابن مريم የመርየም ልጅ ዒሳ መውረድ ደግሞ ይሆናል አለይሂ ሰላቱ ወሰላሙ የአላህ ውዳሴና ሰላም በሱ ላይ ይሁንና መሲሁል ሁዳ የቅናቻ መንገድ መሲህ የሆነው ማለት ነው ግልጽ ነው የሆነው ፊ አያሚ መሲህ በላላ በመሲህ በላላ ጊዜ ነው የሚወርደው ፈየጅተሚዑ አለይህ ልሙእሚኑን ሙእሚኖች ተሰብስበው ይማጣሉ ማን ዘንድ ዒሳ ዘንድ ማለት ነው ግልጽ ነው ወየልተፉ ቢሂ ኢባዱላህ ልሙተቁን አላህን የሚፈሩ የሆኑ ባሪያዎች በሱ ዙሪያ ላይ የልተፍ ማለት ዙሪያ ይከቡታል ፈየሲሩ ቢሂም ቃሲደን ፈየሲሩ ቢሂም እነሱን ይዞ ይጓዛል ቃሲደን አስቦ ነህ ወደጃል ወደ ደጃል አቅጣጫ እነሱን ይዟቸው ይሄዳል ኢሳ ወቀድ ተወጀሀ ነህወ በይተ ልመቅድስ ወደ ምን ወደ በይተ ልመቅድስ ያቀናል ግልጽ ነው ፈየንሃዚሙ ሚንሁ ደጃል ፈየንሃዚሙ ሚንሁ ደጃል ደጃልን ያሸንፋል ፈየልሐቁሁ ዒንደ ባቢ መዲነቲ ሉድ መዲነት ሉድ የምትባል ቦታ ላይ ባቡል ሉድ አላላችሁ ፍልስጤኖች ውስጥ የሚገኘው ያ ቤተል መቅደስ ምዛር ላይ ያለው እዛ ቦታ ላይ ይገናኛሉ ፈየቅቱሉሁ ቢሐርበቲሂ በአንካሴው ይገሏል ልት ነው በጦሩ አጠር ባለች አንካሴው ይገሏል ወሆ ኢለይሃ እሱ ወደ እሱ እየገባ ማለት ወሁወ እሱ ዳኪሉን ኢለይሃ ወደ እሷ እየገባ ወደ ምኗ ባቡሉድ ወይም ቤተል መቅዲስ ማለት ነው አይደል ويقول له ከዛ ብሎ ይለዋል ኢነኒ ፊከ ደርበተን ለን ተፉተኒ ኢነኒ እኔ እኮ ለእኔ እኮ አለችኝ ይላል ኢሳ فيك በአንተ ውስጥ ضربة ምትነች لن تفوتني አታመልጠኝም ከዚች ከመተዋት አንተን ከመታውክ ምት ምን አታመልጥም خلاص አንድ ይበቃሃል ነው ወኢዛ ዋጀሃሁ መሲህ ደጃል ወደ መቶትም ወቅተቱም ወቅቶታል እኮ ወቅቶትም ወደ ማን ያቀናል ወደ ዒሳ ያቀናል ማለት ነው ዋጀሃው ማን ወደ ያቀናል ደጃል በዚህ ጊዜ ኢንማዓ ይቀልጣል ከማ የንማዕ እንደሚቀልጠው አልሚልህ ሚልህ ጨው እንደሚቀልጠው ፊልማ በምን ውስጥ ውሃ ውስጥ ሲገባ እንደሚቀልጠው ቀልጦ ይቀራል። እሱ እኮ እየመጣ ነው። ደሙ ማንን ዒሳ ሊጋደል ማለት ነው። ከዛ እንደ ጨው ይቀልጣል ውሃ ውስጥ ሲገባ እንደሚቀልጠው ማለት ነው። ፈዩድሪኩሁ ያገኘዋል እንደ ባቢሉድ ፈተኩኑ ወፋቱ ሁናከ እዛው ቦታ ላይ መሞቻው ይሆናል። ለዐነሁ ላህ የአላህ ቁጣና እርግማን በሱ ላይ ሆነና كما دلت على ذلك الأحاديث الصحاح صحاح صحاح صحيح ملاك እንደሚያመላክቱት من غير وجه أو أي وجه عندما تكلم من غير وجه ما ከዚህ وجه በተለይ انتهى كلام ابن كثير ابن كثير ንግግሩ እዚህ ላይ في تلخيص قصة الدجال የደጃልን ታሪክ እጥን ምጥን አድርጎ እንዳቀረበው حسب ما ورد في النصوص الصحيحة በሰሒህ ሐዲሶች እንደመጡት وتلخيص جيد مفيد ኢብን ከሲር እንግዲህ እጥን ምጥን አድርጎ ያመጣው በጣም ጥሩና ብዙ ነገሮችን የሚያስገነዝብ ነው ይላል والذي تدل عليه النصوص من أمر الدجال أيضا የደጃልን ሁኔታ የሚያመላክቱ ንሱሶች ቁርአናዊና ሐዲሳዊ መረጃዎች አይደል። ወፊትነቱ ፊትናውን በተመለከተ የሚከተለውን ይመስላል። አነ መን ስተጃበ ለሁ ለሱ እኮ ምን ያለው የተቀበለው መሲህ ደጃል እኔ አምላክ ነኝ ብሎ ሲል አዎ አንተ አምላክ ነህ ብለው የተቀበሉ ሰዎች ያእሙሩ ሰማ ሰማይ ያዛል ለነሱ ፈቱምጢር አለይህም ዝናብ ትዘንብላቸዋለች። ዝናብ ሲፈልጉ ዝናብ ያዘንብላቸዋል። ወለአርደ ፈቱንቢቱ ለሁም ምድርም ታበቅልላቸዋለች። ዘርዓን አዝዕርትን ተእኩሉ ሚንሁ አንዓሙሁም አዎ እንስሶቻቸውም ይበላሉ። አንፉሱም እነሱም ወተርጅዑ ለሁም መዋሺህም እንስሶቻቸው ደግሞ ወደ እነሱ ትመለሳለች ሲማነን የወፈሩ ሆነው ዛተ ለበኒን በጣም ወተት ኖሯቸው ማለት ነው። በጣም ወፍረው ወተት ደግሞ እንደ ጉድ ነው የሚጠጣው። ወተት በቃ በሽ ነው የሚሆኑት። ወመን ላ የስተጂቡ ለሁ ለእሱ መልስ የማይሰጡት አንቀበልም፣ አንተ አምላክ አይደለም ነቢዩ እንዳሉት ነግረውናል ብለው ያሉት ደግሞ ሰዎችን ላ የስተጂቡ ለሁ ወየሩዱ አለይህ አምረው የእሱን ጉዳይ አንጥረው የሚመልሱበት ሰዎችን ቱሲቡሁ ብሰነቱ ምን ያጋጥማቸዋል? ድርቅ ሰነቱ ማለት ረሃብ፣ ጀድብ፣ ድርቅ፣ ወልቀሕት ተመሳሳይ ነው። ምን እንደምንሆ አማርኛ ምንድን ነው ምን አማርኛ እስቲ ምን ትሉታለ? ሰነቱን ጀድብ ቀህት አንድ ነው በአማርኛ ምን ድርቅ ምን በል ድርቅ፣ ረሃብ፣ ችግር ምናምን በለው በቃ ዝም ወልቂለቱ ያው አናሳ መሆን ምንም በቃ ምንም ነገር የዘር አቅርቦት ግልጽ ነው አለ የተለያዩ ነገሮች አቅርቦቶች አይኖሩም ማለት ነው። ወሞቱ ለአንዓም እንስሶቻቸው ይሞታሉ። ወነቅሱ ለአምዋል ገንዘቡ ንብረቶች ያንሳሉ። ንብረት የሚለው እንስሳቶች ማለት ነው። ወላንፉስ ሰውም ይሞታል። ወሰመራት አዝርቶች የነሱም እንዳልነበሩ ይሆናሉ ማለት ነው። ግልጽ ነው። በቃ ድርቅ ረሃብ ምናምን ይጠናባቸዋል። በቃ እንዳዘንብ አድርጓት አላህ እንግዲህ ይህንን ተአምር ሰጥቶታል። وأنه تت وأنه ነው تتبعه እሱን ትከተለዋለች። كنوز الأرض የምድር كنوز ምን ድልቦቹን ላይ ያከተሉት ብር፣ ወርቅ ምናምን አልማዝ ምናምን የምትለው ነገር አላ ይከተሉታል እንዴት ካላችሁ ከየዓሲቢ ነሕሊ ልክ እንደ እቺ ምንድን ነው የምትባል ንብ የምን የንግስት ንብ ነው የምትባል ሴቷ ልክ እንደ ንግስት ንብ ይከተላል ንግስት የምትባለዋ የአውራ ተከትሏት ይሄዳል ነው ይከተሏታል እሷ እሷ ስትሄድ ነው ሁሉም ይሄዳል። አጀብ እና እንዴት ነው ከየዓሲብ ነህሊ ንግስት ንብ ማለት ነው እንደሚከተለው ማለት ነው ይከተሉታል። እሱን ሁሉ ማለት ነው በቃ ተከትለው ትሄዳሉ። ዋናው ነው እኮ የቅቱሉ ሻበን ዋናው ነው እኮ የቅቱሉ ሻበን አንድን ወጣት ይገላል። ثم يحييه ከዛም ህያው ያደርጓል። ኩሉ ዛሊከ ኢምቲሓነን ሕያው ያደርጓል። ኩሉ ዛሊከ ኢምቲሓነ የምተሒኑ ላሁ ቢህ ኢባደው ባሪያዎቹን ሊፈትንበት ያደረገው ነው ፊ አኺር ዘማን ፈዩድሉ ቢህ ከሲራ። ከዛ በኋላ ይህንን የገደለውን ሰውዬ መልሶ መግደል አይችልም። እስቲ አንተ ከቻልክ አሁን ግደለኝ ይለዋል። ያም ሰው ነቢዩ ያሉትን ስለሚያውቅ ማለት ነው። መልሰ ግደለኝ ይለዋል። መልሶ መግደል አይችልም። ለሰዎች ይገልና ከዛ በኋላ ገጣጥሞ ይኸው ሕያው አደረገው። እስቲ መልሰ ገድለኝ ህያው አድርገኝ ይላል አይችልም فبحث الذي كفر وهو السكو مع هذا كيه كمون قال حين على الله بالله عليك قلال نو ناقص ጎዶሎ ነው ظاهر النقص ጎዶሎ መሆኑም ደግሞ ግልጽ ነው والفجور አመፁም والظلم በደሉም وإن كان معه ما معه من الخوارق አላህ እንግዲህ የሰጠው ተአምር እሱ ዘንድ ብዙ አይነትም ቢሆን ጎዶሎ ነው ማ መሲሕ ደጃል ጎዶሎ ነው። እንዲህ ስታው በቃ ሁላ ተሰጥቶታል ትላለህ። ግን የተሰጠው ትንሽ ነው። ግልጽ ነው። ከአላህ ስብሐነሁ ወተዓላ እውቀትና ችሎታ አንጻር ማለት ነው። ይህንንም የሰጠው ማን ነው? አላህ ባሪያዎችም ምን ይልበት ይፈትንበት ይሞክር መክቱቡን በይነ አይነይህ ምድር እንደዚህ ነው በቃ መፈተኛ አንዱን ፉንጋ አንዱን ቆንጆ አንዱን አፍታም አንዱን ደሃ ይሄ ሁላ የሚደረገው እኮ ፈተና ነው ተግባባን ስለዚህ መሲህ ደጃል እንዲህ መሆኑ መምጣትም ፈተና ነው መክቱቡን በይነ አይነይህ በአይኖቹ መካከል ተጽፏል ካፍር የሚል ወማ ዩጅሪህ አላ የደይህ ለእሱ እጅ የሚከሰተው እኮ ሚሕና ፈተና ሚንላህ ከአላህ የሆነ ነው ሊዒባዲህ ለባሪያዎቹ ያስቀመጠው ወይህ ሚሕነቱን ኸፊራ አደገኛ የሆነ ምንድን ነው ፈተና ነው አንድ ጊዜ ስለምን ሲደጃ እንዲያስተምርክ ይህን አድርሶኝ ባየሁት አለ አንዱ አንቢያዎች ራሱ አታድርሰን እያሉ እየተጠበቁ ግልጽ ነው አለ ጠብቀን እያሉ በቃ እሱ ፊልም መስሎታል ታውቃላችሁ የእውነት ፈተና አልመሰለም የሚታይ ፊልም ላ የንጁ ሚንሃ ኢላ አህሉል ኢማን የኢማን ባለቤቶች እንጂ ነፃ መውጣት አይችሉም። ወልየቂን የቂንም ወሊኹጡረቲ አደጋ አደገኛ ከመሆኑ የተነሳ ሚሕነተው ፈተናው ወሽደቱ ፊትነቲ የእሱ ፈተናን ብርቱ ከመሆኑ ጋር ሐዘረት ሚንሁ ልአንቢያ ኡመመሃ እያንዳንዱ አንቢያዎች ህዝቦቿ ምን ብላለች? አስጠንቅቃለች። ወአሸዱሁም ተህዚራን በጣም በብርቱ ያስጠነቀቁት ደግሞ ሊኡመቲ ለኡመታቸው ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ይላል صلوات ربي وسلامه عليه عن ابي عبيده ابن الجراح قال ابو على سمعت رسول الله صلى الله عليه وسلم يقول انه لم يكن نبي بعد انه نكو لم يكن النبرم نبي عند نبي بعد عندم ከዚህ በፊት ኑህ ከኑህ በኋላ ማለት ነው ግልጽ ነው አንድም ነቢይ አልነበረም ኢላ ወቀድ አንዘረ ደጃል ቀውመሁ ህዝቦቹን ከመስሕ ደጃል ፈተና ያስጠነቀቀ ቢሆን እንጂ ወኢኒ ኡንዝርኩሙሁ እኔም ከመሲህ ደጃል ፈተና አስጠነቅቃችኋለሁ አሉ ነቢዩ رواه أحمد وأبو داود والترمذي وقد أمر النبي صلى الله عليه وسلم نبي عليه الصلاة والسلام أزوال أمته أمتاتشون من استعادة من فتنته كسفتنا الله عندي تبكا في آخر كل صلاة በእያንዳንዱ የሰላት መጨረሻ ላይ ማለት ነው በአላህ እንድንጠበቅም ነቢዩ አዘዙ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا فرغ أحدكم من التشهد الآخر ما ناتشو مالتنا عنداتشو مالتنا كتشهد الآخر سيجرس فليتعوذ بالله من أربعة كارات نغروش بالله التبك من عذاب جهنم كجهنم كتات ومن عذاب القبر كقبر كتات ومن فتنة المحيا والممات كدنيا فتنا كموت فتنا ما الله اللي تبكه ومن شر المسيح الدجال كمسح الدجال فتنا ما الله لسوري لتبك كفلالو رواه الإمام أحمد ومسلم وقد تواترت الأحاديث حديث جنقريب متواتر درجة بزومة توال وجوه متعددة فتلاي في إثبات خروج الدجال دجال ميبالون دميوتا وبيان فتنته بمدر ليلة متلك فتنان دمي أسقين ወልስቲዓደቲ ሚንሁ ከሱም ፈተና መጠበቅ እንዳለብን ነቢዩ የጠቀሱበት ብዙ ሐዲስ አለ አጅመዐ አህሉ ሱና ወልጀማዓ አህሉ ሱና ወልጀማዎች አንድ ሆነዋል አላ ኹሩጅ ደጃሊ መስሕ ደጃልን በመውጣቱ ላይ ፊ አኺር ዘማኒ በአኺሩ ዘማን ላይ وذكروا ذلك ضمن مباحث العقيدة አቂዳ ብለው በሚጽፉት ማለት ነው ኪታቦች ውስጥ አካተው አቅርበውታል ማለት ነው። ይኸው ይሄ አቂዳ ኪታብ ነው፣ እዛ ውስጥ ተጠቀሰ ነው። አመን አንከረ ኹሩጀሁ መሲሕ ደጃል አይወጣም ብሎ ያስተባበለ ፈቀድ ኻለፈ ማ ደለት ዐለይህ አልአሐዲት አልሙተዋቲራ ሙተዋቲር ሆኖ የመጡትን ሐዲሶች አስተባብሏል። ወኻለፈ ማ ዐለይህ አህሉ ሱና ወልጀማዓ አህሉ ሱና ወልጀማዓ ያሉበትም አስተባብሏል። ወለም ዩንኪር ኹሩጀሁ ኢላ ባዕዱል ሙብተዲዓ የማ የመሲሕ ደጃል መውጣትን ያስተባበሉ አንድም የሉም ከሙብተዲዖች ቢሆኑ እንጂ እነማን ናቸው ከተባለ ከልኸዋሪጅ ኸዋሪጆች ማለት ነው አስተባብለዋል ወልጀህሚያ ጀህሚዮችም እንደዚሁ وبعد المعتزلة كفي المعتزلة وشم يا مسيح الدجال مسيح الدجال من بالي لم وبعد الكتاب العصريين بزمن أتشن ميجين عندن زمن يات أبي وشم بلون المنتسبين إلى العلم ودوك أتتأجتنا البلو يميلو مارتنا وكتال لنا ميلو ولم يعتمدوا جن أن يسويش تدقفوا إذا لم يعلوت على حجة بملين በመረጃ ላይ በመረጃ ላይ ተደግፎ አይደለም የድፈዑነ ቢሃን ኑሱስ ቁርአናዊና ሐዲስን ምን የሚሉበት የሚመክቱበት የሚመልሱበት አንድ መረጃ የላቸውም። አልሙተዋቲራ ሙተዋቲር የሆነውን ነስን መረጃ ሲዋ ዑቁልህም ምናቸው ሲቀር አቅላቸው አቅላቸው በአቅላቸው ነው። በቃ ይሄ አይሄድም ከአቅል ገደል። ልክ አስሞ ሲፋትን በአቅላቸው አይደል የሚመልሱት? ይሄ ልክ ይሄ ከአቅል ጋር አይሄድም ይላል። እኔ ይገርማል። ሐሰን ቱራቢ ይሄ ከአቅል ጋር አይሄድም ማለት ነብዩ ዝንብ ስታርፍ ውስጥ ከተቷ ይሄ ከአቅል ጋር የማይሄድ ነገር ነው ምናምን። ከዚህ ባሰ ደግሞ እስቲ ያስጠላል ያለም ስንት አለ ዶክተር ሲያዘው ግን ያደርጋል። ይሄ ደግሞ የአህባሽ አብደላላ ሐረቢ እንደዛ አይደል እንዲያለ ደስ አይልም ይላል። እንደውም ቢያስቡ እኮ ደስ የሚለው እሱ ነበር። ግልጽ ነው አለ። ደስ የሚለው ስቲንጃ ነበር። ግን እሱ አቅሉ እንግዲህ አስበው። ግልጽ ነው አለ። ወቁል ማሁን ካፊሮች ራሱ ዋይዟር እንደሚገቡት አሁንማ ግልጽ ነው። ኧረ እውነት አላቸው ምናምን ሙስሊሞች ትክክል ነው ምናምን እኮ ማለት ጀምሯል። ግልጽ ነው። ሁሉም ዋይዞ ሴት ታዋለ። በፊት እኮ ምናምን ነገር ሙስሊሙ እነሱ ካደር ከፈጠሩበት ተጽዕኖ አንጻር ውሃ ይዞ መሄድ ይፈራል። ሲሰድቡት ራሱ መልስ መስጠት ያንሰዋል። እንዲህ ምናምን ብለው የሆነ ሲሉት እሱ ስቅቅ ይላል። ግን እኮ ምንም ያሳቅቅ አልነበረም። ናም ሳህ ነው ማለት ያለብን። ናም ታዲያ እንዳንተ ተሸክሜ መዞር አለብኝ እንዴ ነው ማለት ያለብን። እንደዚህ ስሉ ናም ናም በደንብ ነው ፈጽሙ አረ እንዳንተ ተሸክሜ መዞር አልፈልግም ማለት ግን ያፍራል ነው ወሚትሉ ሃኡላኢ ላ ኢብረተ ቢሂም እነዚህም መሰሎች እንግዲህ አቅላቸውን እየተከተሉ የሚሄዱ ወአህዋኢህም ማለት ነው ላ ኢብረተ ቢሂም ምን አይሰጣቸውም ግምት አይሰጣቸውም ወላ ቢቀውልህም በምናቸው ላይ በንግግራቸው ላይ ግምት የለውም ወልዋጅቡ አለል ሙስሊም በእያንዳንዱ ሙስሊም ላይ ዋጅብ ነው። አልኢማኑ ቢማ ሰሐ አንላህ ወረሱሊህ ከአላህና ከመልእክተኛው በሰሂህ የመጣን ሊቀበሉ ምንድን ነው አለ ምንድን ነው ዋጅብ ነው። ወአዕቲቃዱ ማመን አለበት ሁሉም ማ የዱሉ አለይህ መረጃ የሚያመላክተውን ሁሉንም ማለት ነው። ወአላ የኩነ ላይሆን ነው መሆን የለበትም من الذين قال الله تعالى فيهم አላህ ስብሓንሁ ወተዓላ እንደተናገረባቸው ሰዎች መሆን የለበትም ሁሉም ምን የሚለውን بل كذبوا بما لم يحيطوا بعلمه ولما يأتهم تأويله بل كذبوا برقت استبابلوا بما لم يحيطوا بعلمه በእውቀታቸው ባላካበቡት ነገር አስተባበሉ። ግልጽ ማለት በዛ ነገር ላይ እውቀት የሌላቸውም ማለት ነው። ወለማ ያእቲህም ተዊሉ ምን ተዊል ማለት ፍቺ ማለት ፍቺው ባልመጣላቸው ነገር አስተባበሉ። ወለማ ያእቲ ማለት ለም አፍራሽ ነች። ለማ ሲላቸው አሊፉ እቅሯ እንዳሰጡት ምን ባልመጣላቸው የእሱ ፍቺ ትርጓሜ ያልመጣላቸው ነገር ላይ አስተባበሩ ይላል። ሊአነ ሙቅተደ ልኢማን ቢላህ ምክንያቱም በአላህ አመንም ማለት በአላህ ማመን ከሚያስፈርደው ነገር ወረሱሊሂ በመልእክተኛውም ማመን ከሚያስፈርደው ነገር ውስጥ ሁወ ተስሊሙ እጅግርን መስጠት ነው። ሊማ ጃአ አንሁማ ከነሱ ለመጣው ከአላህና ከመልእክተኛው والإيمان به بس من من يقبل ومن لم يفعل إهنني التقبر فإنه متبع لهواه سميت من الملو يمكتل بغير حدى من الله كالله أنا أتشا من قال لي يتقوازن يالو نسأل الله العافية والسلامة አላህን እንግዲህ ከዚህ ሰላም እንዲያደርገን እንለምነዋለን፣ ጠይቋለን። ሚነ ሸኪ ወሽርኪ ከሸክም ከሽርክም ወልኩፍሪ ወኒፋቂ ከክህዳትም ከንፍቅና ከጥርጣሬም ከሽርክም ብለዋል። እንግዲህ ወሱኢል መጥፎ ከሆነ ምስል እና ጸባይ ዋላ ዩዚገ ቁሉበና ልባችንንም ወደ ጥመት እንዳያዘነብልብን ባዕደ ኢዝ ሀዳና ከመራን በኋላ ወልሐምዱ ልላህ ረብ ልዓለሚን ምስጋና ለዓለማት ጌታ ለአላህ ይገባላል አላሁመ አሚን ኢንሻአላህ ኑዙሉ ዒሳ እናያለን ከሰ አላህ ካለ ከማክሰኞ ጀምሮ